هائلة هائلة እሺ እነዚህ ሁሉ ደግሞ ከባድ ከ- ትልቅ መ- ተል- ትልቅ መክሉቃች መክሉቆች ናቸው من الذي أوجد لها الرزق ርዝቅ ማን ነው በእነሱ እንትና ነው የቅድሙ ቅሳ ላይ ማዕቱራ ያ ኢኽዋን ላ ተአኹዙሃ እ ምነው ዝም አላቸው እሺ طيب كل بحسب حاله ሁሉም ደግሞ ሌላ ደግሞ ሁለት እንጀራ የሚበላ አለ አንድ አብ እነሱ እንስማ ትንሽ እንመለሳለን طيب እሺ طيب ነንተዘር ልጁን ጠብቀዋለን ለዛ ነው ትል መሰለኝ እም طيب እሺ ይበቃል አሁን እነሱ ወሬውን ከጨረሱ በኋላ እንጠራለን እስኳስ እነዛ ነው አጠብቆ እንጠብቆሽ እስከዛ አውሮሽ ቆይ ልጅም ጣይሽ ነው ቀነዛ ማን ነው የሚያመጣላቸው? ሁለት እንጀራ የሚበላ አለው። ሶስት እንጀራ የሚበላ አለው። አንድ የሚበላ አለው። ማን ነው የሚሰጠው? ዳቦ የሚበላ አለው። እነዚህ ሁሉም ለሐሳ ቢያስብ ያለው እንጀራን የሚበላ እንጀራን የሰጠው አፈርን የሚበላ አፈር ሰጠው። ዋደ ነው። እንጨትን የሚበላው ደግሞ እንጨትን የሚበላው ሐሰብ ይሃለ ይበለው ለራሱ የሚገባ እንደዛ የሰጠው ማለት እኮ ነው። والله جل وعلا እሱ ራሱና فالواجب فالواجب يجلب لها የቱ ነው ማን ነው የትወ ነው فالواجب يجلب ማ- ማን ነው የሰጣው ማለት እኮ ነው የሰጣው ያመጣላቸው እሺ እ فالواجب أن نسلم أن نسلم لما جاء عن الله لأنه أعلم بنفسه ናም እስከ አላህ የመጣው ነገር ሁሉም ነገር ማወቅ አለብን መያዝ ተስሊም ማድረግ አለብን ማስጣት አለብን እጃችንን አላህ ስለ ራሱ የሚያውቀው ማን ነው ራሱ ነውና እሺ ونسل ونسلم لما جاء الرسول ايش لما جاء عن رسول الله صلى الله عليه لأن الرسول وسلم أعلم الخلق بالخلق لأن بربه الرسول أعلم الخلق بربه وبالخلق سبحانه إذن وتعالى ስለ ኸልቁ ስለ አላህ የሚያውቀው ስለ አላህ የሚያውቀው እሱ ነውና አይዋ ስለ ኡማውም የሚያውቀው እሳቸው ናቸው እም ولا نعترض ወላ አተርዳ እዚህ ቦታ ደግሞ አላህ ትክክል አልተናገረም አስተግፊሩላህ ጥሩም ቦታ አላ ሁሉም ነገር ተናግሮ እችኛ ቦታ ደግሞ ስለ ሴቶች እኩልነት ደግሞ ጥሩ አላረገም። ለዘከሪ የቱኛ ቦታ ለዘከሪ ምስሉ ሀደል ኡንሰኝ አላለም እንዴ? ለወንዱ ደግሞ አይዋ የሱ ሁለት ሴቶች ድርሻ አላለም እንዴ? ለአንድ ወንድ የምሰጠው የሁለት ሴቶች ድርሻ አላለም እንዴ? ቁርአን እዚህ ቦታ ቁርአን ሁሉ ቁርአን ሁሉም ቦታ ጥሩ ነው፣ እችኛ ቦታ ጥሩ አለም ይላል። ኢትራ ያደርጋል ሸይጣኑ። ህክማ አልቀራውም። ገብተህ ቅራ በልና ገብተህ ቅራ አንተ በል እሺ። ወላ ነተደኸለ ቢዕቁሊና ወአፍካሪና ውስጥ ማግባት የለብን። በአቅላችንና በሀሳቦቻችን ውስጥ ገብተን እዚህ ራእይ ማጽናት አለብን። እዚህ አያ ላይ ራእይ ምን ያንተ ራእይ ምንድን ነው? እዚህ አያ ላይ እጅ ማስገባት ኢላ አክር ወላሁ አለም ወሰደቀ ረሱሉላህ ሰለላሁ ዐለይሂ ወሰለም